ወስተንፈረ ማለት ደግሞ የገባውን ወደ አፍንጫሽ የገባውን ውሃ አወጡት ማለት ነው ሲወጣ ውሃ አንድ ላይ አይደለም ብትን ብሎ የሚወጣው <laughs> ስንለው ብትን ስለሚል ስቲንሳር መበተን ነው የሚያሳየው እስቲንሻቅ የሚለው ቃልና እስተንፈረ የሚለው ቃል አረበኛ አንድ ላይ ከመጣ እስቲንሻቅ ለመሳብ ነው ስቲንሳር ለማውጣት ነው አንዱ ቃል ብቻ ከመጣ ስተንሸቀ የሚለው ብቻ ወይም እስተንሰረ የሚለው ብቻ ከመጣ በአፍንጫ ውሃን አስገብቶ መውጣት አንድ ላይ ሁለቱም ሐሳብ ይሸመድዳል ይይዛል ማለት ነው ኢማንና እስላም እንደምናስተምረው ኢማን ብቻውን ከመጣ እስላምን ያካታል እስላም ብቻውን ከመጣ ኢማን ያካታል እንደምንለው اذا اجتمع افترق افترق واذا افترق اجتمع የሚባለው ማለት ነው ስለዚህ እስተንሸቀና እስተንሰረን በዚህ ወሰዱት አንድ ላይ ከመጡ እስተንሸቀን ለመሳብ እስተንሰረ ለማውጣት ለየብቻ ከመጡ አንዱ አንዱን ይወክላል ነው የምንለው ثم غسل وجهه ተጉመጠመጡ በአፍንጫቸው ውሃ አስገቡ አወጡ ሶስት ጊዜ ثم غسل وجهه ثلاث مرات ፊታቸውንም ሶስት ጊዜ አጠቡ ያው እንደ ተሶስ የሚታጠቡ አንዴ ጠልፎ ማሸት ከዛ ደግሞ አንዴ ጠልፎ ማሸት ይሄ ነው አንድ እየተባለ የሚቆጠረው ثم غسل يده اليمنى ቅድም ከፈይህ ነው የጠቀስ ነው አሁን ደግሞ እስከ ላይ ምንድን በእጃቸው ክንዳቸውን አጠቃላይ ማለት ነው ثم غسل ከዚያም አጠቡ يده اليمنى የቀኝ እጃቸውን ክንድ እንዳለ ኢለል ሚርፈቂ እስከ ማጠፊያቸው ድረስ በአማርኛ ምን ይባላል የክንዳችን መጨረሻ ምን ይባላል ኩም ነው ክርን ክርንማ ታች ነው ክርን የሚባለው መዳፍና ክንዳች መካከል መጋጠሚያው አይደል አላየሃል አሁን የመዳፍ ሳይ የተፈለገው የላይኛው ነው ሚርፈቅ ማለት ላይ ነው ይሄ ሚከዳ ላይ ግድፍ ምንልበት ምንገደፍበት ማለት ነው ሚርፈቅ የተባለው ይላል በአረበኛ ሚርፈቅ የሚለውን ስያሜ የተሰጠው አንድ ሰው ዝም ብሎ ሆዶ መሬት ላይ በዛ አይደገፍም የሆነ ልብስ ነገር ትራስ ነገር ፈልጎ የሚደገፈው ያዝንለታል በጣም እርፉቅ ማዘን ማለት ርፍቅ ማለት ስለዚህ ስለሚያዝንላት ሚርፈቅ የሚል ስያሜ ተሰጠው ይላል አላያል እስከዛ ድረስ አጠቡት 30 መራትን ሶስት ጊዜ ቋንቋው በፈለጋቸው በእንግሊዘኛ ተርጉሙ በአማርኛ ሐሳቡ ከገባችሁ ሶስት ጊዜ ቀኝ ክንዳቸውን እስከ ላይ እስከ ማጠፊያቸው አጠቡ ከዛ ደግሞ ቀጥሎ ثم اليسرى ግራ ክንዳቸውን مثل ذلك ማለት ልክ እንደ ቀኝ እጃቸው ሶስት ጊዜ አጠቡት ማለት ነው ከዛ በኋላ ምን አደረጉ ثم مسح ከዚያ አበሱ براسه ማት ራሳቸውን مسح راسه ባይቱ ዛይዳለች مسح راسه ራሳቸውን አበሱ ማለት ነው ወይም ደግሞ ثم مسح براسه ማለት እጃቸውን ጸጉራቸው ላይ ልክክ አድርገው ሙሉን አበሱ ማለት ጋር براسه ባይቱ ተብዒድያ ናት ብለው ግማሽ ጸጉሩን ካበሰ ሩብ ጸጉሩን ካበሰ ይበቃል የሚሶች አሉ ራሳችን ሙቀዲማ ናሲያ ጀምበል አይመን ጀምበል ይስራ በማ ለአራት ይከፍታል ራሳችንን አንድ አራተኛውን ካበሰ በቂ ነው ይላሉ ሐነፊያዎች ሻፊያዎችስ ሲወረደው ጸጉርም ካበሰ በቂ ነው ይላሉ ነገር ግን ኢማሙ ማሊክና ኢማሙ አህመድ ሙሉ ጸጉሩን ማበስ ግዴታ ነው ይላሉ ለዚህ ማስረጃው ወምሳሁ ቢሩኡሲኩም ቢሩኡሲኩም የሚለው ባይቱ ኢልሷቅ ነው ማዕናዋ ልክክ ሁሉንም በሱ ማለት ነው ብለዋል طيب صحيحهم ان امام مالك እና امام احمد ነው ቦታ ላይ ሁሉም መታበስ አለበት ثم غسل رجله اليمنى ይላል እዚህ የዘለለው የለም ጸጉር አብሶ እግሩን የምታጠበው ثم غسل رجله اليمنى ቀኝ እግራቸውን አጠቡ ከዛ አለ ኢለል ከአበይኒ እስከ ቁርጭምጭም እስከ ቁርጭምጭሚታቸው ድረስ ثلاث مرات ሶስት ጊዜ እግራቸው ቀኝ እግራቸውን طيب ثم اليسرى ግራ እግራቸውን ደግሞ ዩስራማ ግራማ ነው ግራ የሚለው ዩስራም ሽማልም ይባላል ሁለቱም አረበኛው ያው አንድ ነው ግራ ማለት ነው مثل ذلك እንደዚሁ እንደቀኙ አድርገው ሶስት ገቡት እስከ ቁርጭምጭሚታቸው ድረስ ማለት ነው እዚያ በኋላ ثم قال አሉ እስካሁን የዑስማን ተግባር ነው ይሄ ሐዲስ አይደለም እስካሁን ምንቀራው ثم قال ከዚያም አሉ ዑስማን رايت رسول الله صلى الله عليه وسلم የአላህ መልእክተኛ አይቻለሁ ተወዱ አውዶ ሲያደርጉ نحو ውዱኢ هذا እዚህ ው ነው ምን ወዱ እንዲያቱ እዚህ ጋር ተግባሩ የተፈለገው እዚህ እቃው አይደለም نحو ውዱኢ هذا ልክ አሁን እንዳያችሁ ውዱ አደራረጌ አድርገው ነብዩ አለይሂ ሰላቱ ወሰለም ውዱ ሲያደርጉ አይቻለሁ አሉ ሐዲሱን አሁን የተግባር ማለት ነው የኡስማን ተግባር የነብያችን ተግባር መሆኑን አረጋገጡልን ማለት ነው متفقون عليه ቡኻሪና ሙስሊም የተስማሙበት ሶሂህ ሐዲስ ነው طيب እሺ አሁን ራስ ካበሱ በኋላ ጸጉራቸውን ማበስ ነበረባቸው ሳያበሱ እንደማይሄዱ ምክንያት ነገር ግን ዘጋቢው እዚህ ጋር አልዘገበውም ሪዋያው አጠርቧል ማለት ነው ሌላ ቦታ ላይ ግን ثم مسح ثم ادخل ወደፊት ይመጣ ሐዲሱ ሰባበተይን አው ሰባሐተይን መጥቀሻ ሁለት ጣቶችን ጆሮአቸው አስገብተው በአውራ ጣታቸው ደግሞ ውጩን አበሱት የሚላል ያን ስንጨምረው ሐዲስ በሐዲስ ይተረጎማል ቁርአን በቁርአን እንደሚተረጎም ሁሉ ማለት ነው አንዱን አንዱ ያብራራዋል እዚህ ማለፉ ጆሮ ማበስ የለም እንዳይመስላችሁ አለ ነው ሌላ የሚታበስ ነገር አለ የለም ሐናፊያዎች ካላችሁ ምናልባት ከጆሮ ቀጥሮ የሚታበስ ምንድነው አንገት ይታበሳል በሐነፊያው መዝሃብ ማለት ነው ثم يمسح رقبته ነው የሚለው አንገቱን ይበስ ይላል ግን መረጃ የለውም እዚህ ጋርም የለም ሌሎች ስነኖች ሐዲስ ላይም የለም ከየት እንዳመጡት የምናውቀው ነገር የለም والله اعلم ከየትኛውም የውዱ ሐዲሶች ላይ አንገቱን ይበስ የሚል ሶሂህ ሐዲስ አላየንም ስለዚህ አንዳንድ ቦታ አንገት ሲያብሱ ብታገኙ አዲስ እንዳይሆንባችሁ ሐነፊያው መዝሐብ ስለሚያስተምር ነው ነገር ግን ከመረጃ አንፃር ዜሮ ነው አንገት አናብስም ነው እሺ እዚህ ጋር ዳዓ ማለት ቃል በቃል አንድ ቃላቶችን አን ዑስማን ዳዓ ማለት بمعنى طلب ፈለጉ ማለት ነው አንጡልኛሉ ማለት ነው ወዱ የሚለው ዋዋን በፈታ ካደረግናት ለውዱ ማረጊያው ነው በዶማ ካደረግናት ለተግባሩ ነው ለውዱ አደራረጉ ነው ብያቸዋለሁ ከፍ የሚለው ከፈይሂ የሚለው ሁለቱን መዳፎች ለመጠቆም ነው ከፍ ከሆነ አንዱ ነው ከፈይ ከሆነ ሁለቱ ነው ከፍ ይባላል ወይም በሌላ ደግሞ ራሃ ይባላል አራሃ ይሄ እንደ መዳፉ ራሃ ይባላል ማላ ሷቢ ከነጣቶች ማን ነው ለብዙ ሲሆን ኩፉፍ ይሉታል አኩፍም ይሉታል ክንዱ ማን መዳፎች ለማለት ኩፉፍ ወይም አኩፍ ይባላል طيب ከፍ የሚባለው እስከየት ነው እስከ ክንዳችን መጋጠሚያ የሚንቀሳቀሰው ማለት ነው ከዛ በላይ ደግሞ ዚራ ነው የሚባለው ዚራ ወይም ደግሞ አዎ ዚራ ሆኖ እስከሚርፈቁ ድረስ ዚራ ይባላል ከሚርፈቅ ደግሞ እስከ ብብታችን ውስጥ ያለው ባዕ ይባላል በአረበኛው ባዕ መንአታኒ ሽብረን ወመናታኒ ዚራን ወመናታኒ ባዓን እንደሚለው ሐዲስ ማለት ነው طيب ከዚያ በኋላ ታጉመጠመጡ ብሎናል ባፍንጫቸው ውሃ መጠጡ ብሎናል ተማድ ማለት ውሃን ባፍ አስገብቶ ያው ማንቀሳቀስ ነው ወጅህ ብሎና ወጅሃው ፊታችን አጠቡ ሲል ደግሞ ወጅህ የሚባለው ቋንቋ ነው የምንፈታው አሁን እዚህ ጋር የወጅህ ድንበሩ ፊት የሚባለው ከየት እስከ የት ነው ብትባሉ ከታች አሸንጎበት የምንለው በከንፈራችን በታች ያለው ማለት ነው ጺማችን መብቃያ ማለት ነው ከላይ ደግሞ የፀጉር መባቀያችን ድረስ ያለው ቁመት ማለት ነው ወርድ ደግሞ ከጆሮ እስከ ጆሮ ያለው ወጅህ ይባላል ማይ ዋጅሁል ኢንሳን የሰው ልጅ ከአንድ ሰው ጋር ሲገናኝ የሚቅጣጭበት ሙዋጀሃማ ፊት ማለት ነው ፊት የሚሆንበት ነገር ወጅህ ይባላል ነው እሱን ካጠበ በቂ ነው ሚመና ቢቲ ሻዕር الراس المعتاد الى منتهى اللحيين طولا የተለመደው የፀጉር መባቂያ ይላል የተለመደው ሲል ያንዳንድ ሰው ግንባር ሁሉ ጸጉር ሊሆን ይችላል እንዲያለ ወይም ደግሞ ፈቅ ብሎ መሃል ራሱ ድረስ ጸጉር ላይኖር ይችላል ስለዚህ ጸጉር ሲባል ያ የተለመደው ነው እኛ የምንፈልገው እንጂ ያንዳንድ ጋጠወጥ የሆነው ጸጉር ወይም ተፈጥሮ አናይም ማለት ነው طيب አብዛኙንም ነው ሰው ومن الاذن الى الاذن عرضا ይሄ ሐደ ሸርዒ የሚወሰደው ሚማዕናሁ ሉጋዊ ነው የሚወሰደው ይላሉ ያው በሸሪዓ በሐዲስ ከዚህ እስከዚህ የሚል ነገር አናገኝም የፉቃዎች አባባል እንጂ የምናገኘው ማለት ነው ከቋንቋው ወስደው ስንሻቅን ያው አብራርቻለሁ ስንታርን ቅድም አብራርቻለሁ መድገም አያስፈልግም ባይሆን እዚህ ጋር አንድ የምናነሳው ነገር ምንድነው እግሩን እግራቸውን አጠቡ እስከ ቁርጭምጭሚታቸው በደንብ ተከታተሉኝ እግራቸውን አጠቡ እስከ ቁርጭምጭሚታቸው ይላል ቁርጭምጭሚት አሁን ከሚታጠበው ነው ከማይታጠበው ነው ድንበር ነው ወይስ ያ ድንበር ነገር ወዴት የሚካተተው ወደሚታጠበው ወይስ ወደማይታጠበው እዚህ ጋር ሰፊ خلاف አለ hatta ሐነፊያው መዝሐብ ላይ ብቻ ዑለማዎች ይጨቃጨቃሉ እንኳን አራቱ መዝሐብ ላይ ማለት ነው ስለዚህ አንድ ነገር የኦሮሚያ ክልል ከዚህ እስከዚህ ነው ሲባል ያ ከዚህ እስከዚህ የሚባለው ይገባል አይገባም ነው አሁን ዋናው ነገር የከለከለ ከዚህ እስከዚህ ሲባል ያ ድንበሩ ከማን ነው የሚሆነው ከየትኛው የሚያጨጋጭቀው ስለዚህ አሁን ውዱ ላይ እንሰድና ቁርጭምጭሚት ከሚታጠብ ነው ቁርጭምጭሚቱ ካልታጠበ ውዶ ተሟልታል ተሟልቷል አንልም ስለዚህ ቢሐሰቢል ወضع ነው የምናየው እዛው የሚያስተምርብን ነገር ላይ ከዚህ እስከዚህ የሚባለው ነገር ላይ የሚሰጠን ቀሪን አለ ምልክት አለ ሁኔታው ሂደቱ የሚሰጠን ነገር አለ ስለዚህ እዛ ያን ተከትለን ነው የምንሄደው እንጂ ዝም ብለን ሁልጊዜ ይገባል ሁልጊዜ አይገባም አንልም የሚገባበት ጊዜ ያለው ድንበሩ የማይገባበት ጊዜም አለ ለምሳሌ ثم اتموا الصيام الى الليل يالا ثم اتموا الصيام الى الليل ጾማችሁን ጾሙ ሲል ፈጅር ከፈጅር በሰዓት ጀምራችሁ ጾማችሁን እስከ እስከ ሌሊት ቆዩ አለ አሁን ሌሊት የሚያብሮ ይገባል ካል 24 ሰዓት አላፈጠርንም ማለት ነው ሌሊቱም ሊጾም ነው ማለት ገባ ካል አይገባም እዚህ ጋር እጾም ላይ ፀሐይ እስከምትገባ ብቻ ነው ከገባች በኋላ ያለው አይቆጥ ወደ ጾም አይቆጥ ወደ ቀኑ አይቆጠርም ማለት ነው አለዛ 24 ሰዓት ጾሙት ለሌሊት ሌሊትን ካስገባችሁ ድንበር ነው ብላችሁ ማለት ነው ውዶ ላይ ግን ቁጭምጭሚት ይገባል ነው የምንለው ስለዚህ የሚገባበት አለ የማይገባበት አለ ለዚያ ደግሞ ቦታው ይሰጠናል የሚሰጠን ቀሬን አለ ምልክት አለ አሁን እንዴት እንደማይገባ የምናቀው ቀኑን ብሉ ሌት አትብሉ ይያለናል ያለው ማን ነው ቀኑን አትብሉ ሌሊቱን ብሉ ይያለን ነው ስለዚህ ሌሊቱ እንደማይገባ ግልጽ ነው እዚህ ቦታ ላይ ውዶ ላይ ግን ማጠብ ማጽዳት ስለሆነ ቁጭምጭም ተጣጠቡ ግባት እንዳለበት ነው ነው ማለት ነው ሌላው ጊዜም ሊሆን ይችላል አሁን ثمات ሙስያም ለለይሊ አንዳንድ ጊዜ መካን አለ مثل قول تعالى من المسجد الحرام الى المسجد الاقصى الله አያችሁት ይሄ ቦታ ነው من المسجد الحرام ነብዩና አለይሂ ሰላቱ ወሰለም سبحان الذي اسرى بعبده ليلا من المسجد الحرام على الى المسجد الاقصى አሁን ሁለቱም ገብቷል ድንበሩ ከሐረም የተነሱት ከመካ የሄዱት ቤተ መቅደስ ነው ቤተ መቅደስም ገብተዋል ሁለቱም ይካተታል እዚህ ጋር መካኑ ቦታው ማለት ነው طيب ስለዚህ فيجوز ان يكون جزء منه او كله داخلا فيما قبلها وجائز ان يكون غير داخل ويعرف دخول ذلك او عدم دخوله بالقرينه بملكت يتوقع كللسا فإن لم يكن هناك قرينه تدل على دخوله او خروجه ከለለ ምን እናድርግ ያ እስከዚህ የሚባለው ነገር ከወዳ ከተመጣው ጋር አንድ አይነት ከሆነ ሊገባ ይችላል ነው ለምሳሌ ከቁርጭምጭሚት በላይ ያለው ሰውነት ነው ከዛ ወርታች ያለው ሰውነት ነው ሁሉም አንድ ነው አይደል ስለዚህ ኢላ ካዕበይህ ሲል ካዕብ መግባቱ ግልጽ ነው ይላል ወኢላ ፈልጋሊቡ አላ ይድኹል አንድ አይነት ካልሆነ ግን አብዛኝ አለ መግባት ነው የሚያሳየው ይለናል እዚህ ጋር والله اعلم ሌላው ከዚህ ሐዲስ ምንድነው የምንማረው ነው ቁም ነገሩ አንድ ሐዲስ ዝም ብለን አንብቦ መሄድ አይደለም ይሄ ሐዲስ የሚሰጠው ትንታኔ የሚሰጠው ሰፊ ማብራሪያ ነገር አለው ማንኛውም የፖለቲካ ተንታኝ እኮ ብዙ ወሬ ይተነተናሉ ከአንድ ሰው ገለጻ ማለት ነው ነብዩ አለይሂ ሰላቱ ወሰለም በዚህ ሐዲሳቸው ጥርምጥና ድጋው አቀረቡት እንጂ ይህ አነጋገራቸው ብዙ አረፍተ ነገሮችን በውስጥ ያካተተ ነው አሁን ህገ መንግስት የተባለ የሚወጣው ህግ አለ አጭር ነው ስናየው ግን ወደ ትንታኔ ስንመጣ ሰፊ ነው የሚሆነው ቃላቱ ባጭር ይቀመጣል ትንታኔው ግን ሰፋ ይላል ማለት ነው ስለዚህ ይሄ ሐዲስ በጥቅሉ የውዱ አደራረግን ሙሉ በሙሉ ያስተማረ ነው የጆሮ ነው ያ ወደፊት ይመጣ ብያቸዋለሁ ቆርጦት ነው ሌላው ኢባዳ <clears throat> የሚያስብ ሰው ትዝ ሲለው ብቻ መፈጸም ሳይሆን ቀድሞ መዘጋጀት እንዳለበት ይሄ ሐዲስ በግልጽ ያሳያል ከየት ነው ይሄንን የምንማረው ለዒባዳ ቀድመን መዘጋጀት እንዳለብን የሚያመለክተው ቃል የትኛው ነው የሰማችሁኝ ነው ዑስማን ኢብኑ አፋን ዳዓ ቢወዱኢን ብሏል የውዱ ማረጋ አምጡልኝ ማለት ሊዘጋጁ ነው ገና እቃውን እያስመጡ ነው ውሃውን እያስመጡ እየተዘጋጁ ነው ቀድሞ መዘጋጀት ወቱ ከገባ በኋላ ውሃ የታለ እንትን የታለ ፍለጋ እንዳይሄዱ ማለት ነው ቀድሞ መዘጋጀት ወሳኝ ነው <clears throat> ሌላው እጅ ሶስት እንደሚታጠብ አሳይተውናል ግን አንዳንድ ብለ ድኻለህማ في ماء الوضوء ውዱው ሳይገባ ይጠባቸው የሚል ነገር አለ ማጠቡ ሱና ነው ተብሏል እቃው ሳይገባ ማጠቡ ሱና ነው ውዱ ላይ እጅ ማጠብ የሚለው ግን ፈርድ ነው ሌላው استحباب التيمم በቀኝ በቀኝ መጀመር ተወዳጅ ነው መጀመሪያ ቀኝ እጃቸውን ቀጥለው ግራ ካጠባ ደግሞ እግራቸው ላይም ቀኛቸውን ያስቀደሙት ግራቸውን አላስቀደሙም ስለዚህ يحب يستحب التيمم ነው ቀኝ በቀኝ መጀመሩ ተወዳጅ እንደሆነ ያሳያል ነው ሌላው መጉመጥመጥና በአፍንጫ ውሃ መምጠጡ ውዶ ላይ ግዴታ ነው ወይስ ሱና ነው ሐነፊያው መዝሐብ ሱና ብሎ የሚያስተምረው ዋጅብ አይደለም ፈርድ አይደለም ነው የሚለው ግን የሐንበልያው መዝሐብ ያው ሐዲሱ ባጠቃላይ የሚያመለክተው ቁርአኑም ግዴታ እንደሆነ ነው ምክንያቱም ፈቅሲሉ ወጁሃኩም ሲል ፊት የሚባለው ቅድም ምን ብለናል ፊት ማለት ከጺም መባቀያ እስከ ጸጉር መባቀያ የራስ ጸጉር ማለት ነው እዚህ መካከል ምን አለ አፍንጫ አለ አፍም አለ ማለት ነው እዛው አብሮ ተካቷል ነው የምንለው ስለዚህ ፈቅሲሉ ወጁሃኩም ማለት ተመድመዱ ወስተንሽቁ ወጁሃኩም ጁሃኩም እንደ ማለት ነው የሚወሰደው ሌላ ግልጽ ይሆን ማለት ثم መድመድ ثم استنشق من ሐዲስም አለ ደግሞ የሚያጠናክረው ዋጅብነቱን ማለት ነው ግዴታነቱን ስለዚህ መድመዱና ሲንሻቅ ቁርአን ላይ በግልጽ ባይጠቀስም ወጅህ የሚለው ፊት የሚለው ውስጥ ተካቷልና ነው በሉ ሌላው በአፍንጫ የሳበው ውሃ መልሶ ማውጣቱ በውስጥ ያለውን ቆሻሻ ስለሚያወጣው በጣም ወሳኝ ነው ነው ሌላው ፊታችን ስናጥብ ስንጉመጠመጥ እስንሻቅ ስናደርግ እጆቻችን ስናጥብ እግራችን ስናጥብ ሶስት ሶስት ጊዜ ነው የምናጥበው ሶስት ጊዜ መሆኑ ሱናም ነው ተወዳጅም ነው ዋጅቡና ፈርዱ ግን አንደዚህ አደርሶ ማጠብ ነው ውዱ አንዳንድ ውዱ አለ ሁለት ሁለቱ ውዱ አለ ሶስት ሶስት ውዱ አለ ከሶስት በላይ የለም ነገራችን ላይ ቆሻሻና የማይለቅ ነገር ካለም ቀድመን እናጥበዋለን ከዛ ዱና እናደርጋለን እንጂ ከሶስት በላይ በውዱ መልኩ አንጠቀምም ወይ የፈገፈግን ማጽዳት ነው ምናልባት በገጠር ጭቃ ምናምን ነክቷቸው አንድ በራዲ ውሃ ላይ በቃቸው ይችላል ጭቃው ከመብዛቱ የተነሳ ያን መጀመሪያ ቆሻሻ ሙሉ ቆሻሻ ማስተቀቅ ነው ያለባቸው ከዛው አንዳንድ ሊያርጉ ይችላሉ ሁለት ሁለቱን ሶስት ሶስቱን በቃ طيب አሁንም ይሄ ሚርፈቀን ክንዳችን በምናጥብበት ሰዓት ክንዳችን በምናጥብበት ሰዓት ቁርጭ እስከ ቁርጭምጭም ማን ነው እስከ ማጠፊያ ስንል ማጠፊያው አብሮ መታጠብ አለበት ነው አሁንም ቅድም እንዲያልኳችሁ እንደ ቁርጭምጭሚቱ ማለት ነው አብሮ መታጠብ አለበት ነው በነገራችን ውዶ 3 3 3 የሚለው ላይ ዘባርቆ ማጠብም ይቻላል አንዱን ሰውነት ሁለት ጊዜ አንዱን ሶስት ጊዜ ማጠብ እንደሚቻልም ፊሳዊ ሙስሊም ያሉ ሀዲሶች ያሳያል ብዙ እንዳትጨናነቁ ማለት ነው አንድ አንዱን ያላጠበ ግን ውዶ አለው ብለን አንቆጥም ጭራሽ ሌላው ራስ ማበስ ላይ ሙሉ መታበስ አለበት ነው ባጭሩ የምናስቀምጠው ሙሉ መታበስ አለበት አስተባበሱ ደግሞ በደአ بمقدم راسه الى قفاه ثم ردهما ነው የሚለው ከግንባራችን ጀምረን ከትንሽ ጣታችን ቀጥላ ቀጥላ አንዱ ሶስቱን ጣታቻችን እናገናኛቸዋለን ስለማታውኝ እንግዲህ ይግባችሁ እናገናኛቸዋለን እቺ መጥቀሻ ጣቶቻችን አውራ ጣቶቻችን ሽቅብ እናነሳቸዋለን እዚህ ግንባራችን ላይ ጥለን ከግንባራችን በላይ ላይ ጀምረን ወደ ኋላ እንሄዳለን በግማሽ መዳፋችን ስንመለስ ደግሞ በመጥቀሻ ጣቶቻችን በአውራጣትና በተወሰኑ መዳፎቻችን እንመለሳለን ወደ ወደፊት ማለት ነው በዚህ መልኩ ይታጠባል አንድ ይታበሳል ማለት ነው አንዳንድ ሴቶች እዚህ ጋር ለወንዶች ነው ወይ ይሄ ነገር ለሴቶች አይመችም ይላሉ ያው ጸጉራችን ያበላሽብናል ይመስለኛል ነብዩ አለይሂ ሰላቱ ወሰለም ለወንድ ለሴት አላሉ ለሁሉም ያስተማሩት እርግጥ ምንም አይመችም ከስረትም ሊሆን ይችላል ከጸጉር አቀማመጥም ሊሆን ይችላል አንችልም ካላችሁ በምትችሉት አዳርሳችሁ እበሱ ነው እንላችሁ በምትችሉት አዳርሳችሁ እበሱት በገጠር ጸጉራችን ይበላሻል እያሉ ብዙ አመታት ጸጉር አይታጠብም ጀናባም ሲሆኑ አብሰው ነው የሚሰግዱት የሁሉ <laughs> ጅህልና ነው ሐቂቀተን ሁልጊዜ ጀናባ ለማት ይቻላል ሌላውን ታጥበው ራሳቸው ብስብሳ ነው የሚሰግዱት በጣም አዝናለሁ እኔ በገጠር ላይ ባየሁት እድገት ማለት ነው ባሎችም እያዩ ዝም ነው እንደ ባህን ሸሪዓው ብዬ ለነሱ ጋር የሚመቻቸው እንግዲህ ተመቻቸው ሊሆን ይችላል ሌላው ተርቲብ ቅደም ተከተልን ቅደም ተከተል መጠበቅ አለበት ማከታተልም አለብን ለምሳሌ ፊታችን አጥበን እዚህ ማከለላ ሌላ ስራ ሰርተን መተን ደሞ እጃችን አናጥብም በተከታታይ ይሄኛው ሳይደርቅ ይሄኛው መቀጠል አለበት ነው የሚለው ፊታችን አጥበን ሳይደርቅ ቀኝ ክንዳችን እሱ ሳይደርቅ ደግሞ ግራው ማጠብ ይሄ ሙዋላት ይባላል ማለጣጠቅ ማስከታተል ማለት ነው ተርቲብ የሚለው ደግሞ ቅደም ተከተሉ መጠበቅ ማለት ነው አሁን ሻውሽ ካያችኋቸው መጀመሪያ እግራቸውን የሚያጠቡት ይገርማቸዋል ከዛ በኋላ ውዶ የሚያደርጉት እዚህ ሀገር ማነው ሻውሽ ጋር ተሰርቻለሁ ሌላው የሚለው ደግሞ እግራችን ጭራሽ አይታጠብ የሚሉ ነገር አላቸው እግር አይታጠብ ይታበሳል እንጂ ምን ነገር አላቸው ፈግሲሉ እያለ ተጠው እያለን ከየት እንደወሰደ ታረግ ማለት ሰላም አጥቦ አሳይተውና خلاص ሌላው አሁንም ያለፉት እዚህ ጋር ጸጉር ይታበሳል ጆሮም ይታበሳል ብለናል የጆሮ አሰባበስ መጥቀሻ ጣቶቻችንን እኔ አማርኛው እየከበደ ነው ሌባ ጣት ይሏታል እሱን ማስገባት ማለት ነው ጆሮአችን ውስጥ እናስገባና ውስጡ እናብሰዋለን ባውራጣታችን ውጩን የጆሮአችንን የቆመውን ውጩን እናብሳለን ውሃ ግን በራሳችን ራሳችን ባበስንበት ውሃ ነው እንጠቀመው ራስ የሚታበሰው አንድ ጊዜ ነው በነገራችን ሻፊያ መዛብ ሶስት ይላል ሶስት ከታበሰማ ትጥበት ነው የሚባለው እንጂ ማበስ አይባልም ማበስ አንድ ጊዜ ነው ብቻ ይዳረስ ነው የምንለው እንደገና ደግሞ ጆሮ የሚታበሰው በፀጉራችን ውሃ እንጂ የብቻ ውሃ ለጆሮ የያዝ የሚለው ሐዲስ ضعيف ነው ነው ማንኛውም ዒባዳ ላይ እንደ ውዶ ማድረግ ለፈለገ ሰው በማንኛውም ዒባዳ ላይ የሚሰማራ ሰው ሶስት ነገሮች ማስታወስ አለበት ሶስት ነገሮች አንደኛ ውዶ የምናደርገው ለማን ነው ጧዓተ ለላህ عز وجل ለአላህ ብለ ታዛዥ ይሆን እንደሆነ ማስታወስ አለብን ይሄን ስናስታውስ لتعظم العباده في قلبه ይላል በቀልባችን ላይ ዒባዳ ነው ይሄ ነገር የሚለው ነገር ይመጣል ለአላህ መታዘዝ ስናሳየ ስናስተውል ሁለተኛው ውዱ በማድረጋችን ወደ አላህ ልንቃረብ መሆናችንን ማስታወስ ያስፈልጋል ሲሆን ለየስለ ኢላ ደረጃ ሙራቀባ فيحسن عبادته ወደ አላህ ልንቃረብ መሆን ስናቅ ይሄን ነገር አላህ ይከታተለናል የሚለው ነገር አስተካክለን ውዱ ማድረግ አለብን የሚለው ነገር ግንዛቤ ይሰጠናል ሶስተኛው አልእክቲዳው بالنبي صلى الله عليه وسلم ውዱእ ስናደርግ ወይም ማንኛውም ኢባዳ ስናደርግ ነብያችንን ተከትለን የምንሰራ መሆኑን ማስተዋል አለብን እኒህ ሶስት ነገሮችን ከያዝ ምን ይሆናል ተحصሉ تحقيق المتابعه ነብያችን አለይሂ ሰላም በደንብ መከታተላችንን እናረጋግጣለን ማለት ነው አሁን ዝማኑ ዱአ አደራረግ ፈርዱንም ዋጅቡንም ሱናውንም በአንድ አጠቃለው የነገሩን እንጂ ፈርድ ብቻ ሱና ብቻ አልነገሩንም ስለዚህ ውዶ ማድረግ የፈለገ ሰው ይሄ ሱና ነው ወይ ይሄ ዋጅብ ነው ወይ የሚባል ነገር ያስፈልግም የሰሩትን መስራት ያደረጉትን ማድረግ ብቻ ነው ያለብን ምናልባት ጥናት የሚያጠና ሰው ጥናት ዒልም ዒልምየን ማለት ነው ምርምር የሚያደርግ ሰው ይሄ ብተው ያስቀጣል አያስቀጣም ብሎ ለማወቅ ከሆነ አዎ ይሄ ዋጅብ ነው መረጃው ይሄው ይሄ ፈርድ ነው መረጃው ይሄው ይሄ ሱና ነው መረጃው ይሄ ነው ብሎ መተንተኑ ጥሩ ነው ለመስራት ግን ሱናው ልንተው ዋጅቡን ልንሰራ መምረጥ የለብንም ሁሉን ምሳቸው የሰሩት ሁሉ መስራት ነው ያለብን ማለት ነው ሌላው ትልቁ ነገር ዝም እንማረው ምንድነው ከኦስማን አስተምሮት ውዶ የሚደረገው እንዴት ነው ወይም ደግሞ ቢጠይቋቸው እህ ማጠብ ከዛ መግቦት ከዛ ፊት ማጠብ ምናምን ብለው አይደለም ዝም ያሉት በተግባር ና ተመልከት እያሉ ውሃ አንጡልኝ ያሉ ከዛ ምን ተዘጋጁ ከዛ በቅደም ተከተቡ አደረጉ መጨረሻ ላይ አያችሁኝ ከዛ ካነ ውዱእ ረሱልላህ ሰለላሁ ዐለይሂ ወሰለም የነብያችን ውዱእ አደረግ ይሄን ይመስል ነበር ሲሉ በደንብ አስረዱ ማለት ነው በተግባር ይሄ ምን ይባላል አልኢዳህ ቢልወሳኢል ወይም ደግሞ ታየውን በማሳየት የሚሰማውን በማሰማት ማስተማር ወሳኢል አልኢዳህ ይሉታል ይሄ ቴክኖሎጂ ጋር የተደገፈ አስተምሮት እንደማለት ነው እሺ እንግዲህ ብዙ ትንታኔ ያለው خلاص ወደፊት እንሄድ ችግር የለው ቀጥል የሚቀጥለው وعن أبي رضي الله عنه في صفة وضوء النبي صلى الله عليه وسلم قال مسح برأسه واحدة أخرجه أبو داود طيب ثلاثة عندنا حديث وعن علي روي عن علي ابن ابي طالب ما شاء الله قدم بابو عثمان هون دمو بعلي متالن وعن علي كالي تزغب رضي الله عنه في صفه وضوء النبي صلى الله عليه وسلم የነብያችንን ውዱ አደራረግ ሁኔታ ሲገልጽና ሲያብራራ ቃለ ነብያችን አሉ ይለናል ወመሰሐ براسه واحده ነው ቅድም ራስ ማበስ ነበር ያመጣ አሁን ደግሞ እያብራራው ነው ወመሰሐ براسه واحده አንድ ጊዜ ብቻ አንድ ጊዜ ስንል ግን ከፊት ወደ ኋላ ከኋላ ወደፊትም ቢመጡም ይሄ አንድ ነው የሚባለው አስተባበሱ ሁኔታው ነው እንጂ አንድ ነው አበሱ የሚባለው ይሄ ግን ሌላው ሀያመጡ ሌላው ሀያመጡ ማበስ ያሶስ የሚባለው ስለዚህ ወመሰሐ براسه واحده ብለው ነው ያስተማሩት اخرجه ابو داود والنسائي والترمذي باسناد صحيح አንድ ነው አበሱ የሚለው صحيح በሆነ ሐዲስ ተዘግቧል እንደውም በልቃለ الترمذي ኢማሙ ትርሚዚ ብለዋል ኢነሁ የውዱ አደራረግ አንዴ ራስ ማበስ ነው ያለው የሚለው ዘገባ አሱሁ شيء في الباب እዚህ ውዶ ቦታ ላይ ማለት ፊልባብ ማለት ላይ በጣም ጥሩ የሆነ ዘገባ የሚባል እሱ ነው ብለው አዳንቀውታል አሱሁ شيء في الباب في باب الوضوء ማለት ነው ወይም ደግሞ في باب روايات مسح الراس ማለት ነው ራስ ማበስን በትከተ ከተጠቀሱ ሐዲሶች አሱህ ማለት ከሷሂህ በላይ ነው አሱህ ጥሩ ሐዲስ ማለት ነው አሶህ ማለት በጣም ጥሩ ሐዲስ ማለት ነው ዷሪብና ዶራብ አንድ አይደለም ሐሰን ሐሰን አንድ አይደለም አያሹት ሐሰን ጥሩ ነው ማለት ነው አህሰን ከሆነ በጣም ጥሩ ማለት ነው አሁንም አሶህ ማለት ከሶሂህ በላይ ነው በጣም ጥሩ ነው ማለት ነው በጥቅሉ የሐዲስ የቅድሙን ሐዲስ የሚያብራራልን ቀጥሎ ወደፊት 32ኛ السلام عليكم ورحمة الله وبركاته عليكم السلام ورحمة الله عليك الصلاة والسلام رسول الله صلى الله عليه وسلم وعن عبد الله ابن زيد ابن عاصم رضي الله تعالى عنه في صفة الوضوء قال ومسح رسول الله صلى الله عليه وسلم برأسه فأقبل بيديه وأدبر متفق عليه وفي لفظ لهما بدأ بمقدم رأسه حتى ذهب بهما إلى إلى إلى قفاه ثم ردهما حتى رجع إلى المكان الذي بدأ منه طيب طيب قدم سلاو يقول كله يا برار وعن عبد الله بن زيد ابن عاصم رضي الله عنهما የሁለቱንም ስራ አላህ ይወደድላቸው ሁለቱም ሰሃቦች ናቸው ማለት ነው في صفات الوضوء የውዱ አደራረግን ሁኔታ ሲገልጹ قال አሉ አብዱላህ ብን ዘይድ ومسح رسول الله صلى الله عليه وسلم يا الله መልእክተኛ አበሱ ቢራሲሂ ማለት ራሳሁ እንደማለት ነው ራሳቸውን አበሱ በምን መልኩ እንዴት አድርገው የሚል ጥያቄ ያሳደረ ሲመስል فاقبل بيده وادبر بيده አይደለም بيديه ነው فاقبل بيده ቅድም እንዳልኳቸው ከግንባራቸው በኩል ጀምረው በሁለት እጆቻቸው ወደ فاقبل ማለት ቋንቋ ትክክለኛ ቋንቋው ወደፊት መሄድ ነበረ አሁን ግን በተቃራኒ ነው فاقبل ማለት ከፊት ጀም በዳ بمقدم راسه ማለት ነው ሌላ ሐዲስ ይፈስረዋል فاقبل بيديه እጆቻቸውን ከፊት ጀመሩና ወደ ኋላ ሄዱ فاقبل بيديه ማለት ጀመሩ ማለታቸው ላይ ወአድበረ ወደ ኋላ ሄዱ አለ እዚህ ጋር አላብራራውም የሚቀጥለው ደግሞ ወፊ ለፍዝ ለሁማ በዳአ بمقدم راسه فاقبل ማለት بمعنى በዳአ بمقدم راسه ከራሳቸው ፊት ለፊት ካለው ጀመሩና hatta ذهب بهما በሁለት እጆቻቸው ኢላ ቀፋው ማስ ከግትቻ ማንጅራት የምትሉት ወደ ኋላ ወደ አንገታቸው ወደ ኋላ ማለት ነው እዛ እስከሚደርሱ ድረሳ ثم ردهما ከዛ መለሷቸው ሁለቱም እጆቻቸውን ወዴት ወደፊት ኢለ المكان الذي بدا منه ወደ ጀመሩበት ثم رجما من ዘገባቻለሁ እኛ ረደሁማ ነው የሚለው ያስከዳ ሁሉ hatta ያሰስለ ኢለ المكان الذي بدا منه ጀመሩበት እስከሚደርሱ ድረስ መልሰውታል ጀነው በጥቅሉ ከፊታቸው ጀመሩ ወደ ኋላ ሄዱ ከኋላ ደግሞ ወደፊት መጡ ማለት ነው ባጭሩ በዚህ መልኩ ነው የሚታበሰው ሱናው ይሄ ነው በዳአ بدات الشيء ابتدات به وبدات الشيء بمعنى فعلته ابتداء ማለት ነው ሙቀደመ الراس ما ፊት ለፊት ያለው ራሳችን ማለት ነው ቀፋ ከኋላ ግትቻችን ወይም ደግሞ አንጅራት የሚባለው ነው ወደዛ ወስደው መልሰው እዛው ጀመሩበት ሲደርሱ አንድ ያበሱ ማለት ነው በዚህ መልኩ ነው እያለ ነው ቀጥሉሽ وعن عبد الله بن عمرو رضي الله عنهما في صفة الوضوء قال ثم مسح صلى الله عليه وسلم برأسه وأدخل إصبعيه السباحتين في أذنيه ومسح ب ومسح بإبهاميه ظاهر أذنيه أخرجه أخرجه أبو داود والنسائي وصححه ابن خزيمة جزاك الله خيرا وعن عبد الله بن عمرو ያያችሁት ዋዊቱ አለች አምር ዋው ካለች አምር መሆኑን በግዝ የሚያሳየው رضي الله عنهما في صفه الوضوء ስለ ውዱ አደራግ ነው የሚዘገበው ቃለ አለ ثم مسح براسه ያው ቅድሙ የኡስማን ሐዲስ ነው ይሄ ሁሉ እያብራራ ያለው አሁን በዘገባ ያን የመጀመሪያውን ሐዲስ በሌላ ሐዲስ እያብራራው ነው ቃለ አለ ثم مسح براسه ማለት ራሳቸውን አበሱ አለና ቅድም እግራቸውን አጠቡ ነበር ያለን አሁን ግን ወአድኸለ ኢስባዓይሂ ከዛ ቀጥሮ ጣቶቻቸውን አስገቡ ማለት ኢስባዓይሂ ማለት ሁለት ጣቶቻቸው ማለት ነው ምን አይነት ጣቶቻቸውን አምስት ጣት ነው ያለን የትኛውን ያስገቡት አሰባሃተይኒ ሶላ ስንሰግድ ተስቢህ የምናደርግባት ያው ታወቀች ጣት አለች አይደል ዋለህ ስንሰንጠቅ አንድ ሰው ምን የምንጠቅስባት ማለት ነው እሷ ሰባህ ትባላለች የአላህን አንድነት የምንጠቅስባት የምንገለገልባት ስለሆነች ማለት ነው አረን እዛ አጥፎ አይደለም እሺ አሰባሃተይ ከሁለቱም እጆቹ ቺ ዋናው ተስቢህ የምናደርግባት ማለት ነው ፊኡዱነሂ እጆቹ ውስጥ አስገቡ እሷን ማለት ነው ወሰሃ አበሱ ቢኢብሃመይሂ በሁለት አውራጣት ኢብሃም ማለት ደግሞ የውፋፍሩ አውራጣት የምንለው ነው ዛሂረ ኡዙነይሂ የጆሮአቸውን ግቢውን ሳይሆን ውጩን ማለት ነው ዛሂር ማለት ውጩን ማለት ነው በዚህ አበሱ ጆሮ የጆሮ አለባበስ ደግሞ በልኩ ነው ነብያችን አለይሂ ሰላቱ ወሰለም ያበሱትም የሚያሳዩት በዚሁ መልኩ ነው ማለት ነው አቡ ዳውድ ነሳኢ ዘግበውታል እብኑ ኹዘይማ ዘገባውን ትክክል ብለው አሞካሽተውታል ይላል ሐዲስ ደረጃው በአጭሩ ሐሰን ነው ጥሩ ነው ስባይ እስባ የሚለው ለአንድ ወጣት እስባ እንላለን ለሁለቱ እስባይ እንላለን <clears throat> አሳቢዕ ከሆነ ለብዙዎቹ ነው አሳቢዕ ጣቶች ለማለት يجعلون اصابعهم في اذانهم እንደሚለው ማለት ነው ኢብሃመይሂ የተባለው ሁለት ስለሆነ ነው አሁን የሁለቱን ስለተፈለገ ነው እንጂ ኢብሃም ነው የሚባል አንዱ ኢብሃም ነው ኢብሃም የሚለው ሙዘከር ሙአነስም ነው ወንድም ሴትም ተደርጎ ይጠቀሙታል ቋንቋውን ማለት ነው ኢብሃም የሚለው ብዙ ጊዜ ለብዙ ትርጉም ይመጣል ለጥቁር ይመጣል ለማይታወቅ ነገር አብሃመ ከተባለ ነገሩ እንደበቀው ሰውየው ግልጽ አላደረገውም ለማት አብሃመ ይባላል አላየሃል ብዙ ትርጉም አለው ኢብሃም ማለት አውራጣት ማለት ነው ነው የምንለው የጸጉር አሰባበስና የጆሮ አሰባበስ አሁን በነገሩን ሀዲሶች ባሰማሩት መልኩ ነው የምንይዘው ነው ሌላው ዝም እናነሳው ሀዲሱ ካላመጣው ለጆሮ ሌላው ሀያዘ ላይ የሚለው ነገር ነው አና አብዱላህ ኢብኑ ዘይድ ነብይ ياخذ لاذنيه ماء غير الماء الذي اخذه لراسه የሚል ሐዲስ አለ ይሄ ሻዝ ነው ለራሳቸው ከያዙት ውሃ ውጭ ለጆሮአቸው ውሃ ሲይዙ አይቻለሁ የሚል ነገር ዘገባ አለ ሻዝ ነው ይሄ ሻዝ ማለት በርካታ ሰዎች የዘገቡት ዘገባ የሚነቅፍና የሚቃረን ማለት ነው ተቀባይነት አይኖረው ባይሆን ለእጃቸው ከያዙት ውሃ ሌላ ለጸጉራቸው ይዘዋል የሚለው ሶሂህ ሐዲስ ነው ወደፊት የሚመጣ ይመስለኛል ሐዲሱ ኧረ ያለፈው ነው እሺ ቀጥላለሁ እንቁር ለማንኛውም አልፎታል ግን ማነው ይሄው ነው አሁን ነገርኳቸው وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم إذا استيقظ أحدكم من منامه فليستنفر ثلاثة فإن الشيطان يبيت على خيشمه متفق عليه طيب حديث أبي هريرة يا أبو هريرة حديث نو ምንድነው የሚለው انه قال قال رسول الله صلى الله عليه وسلم اذا استيقظ احدكم አንዳችሁ በሚነቃ ሰዓት ወንድም ሆነ ሴት አንዳችሁ ማለት ያው ከሰዎች አንዱ ማለት ነው ጾታን ሳይለይ ሚመናሚሂ ማለት ከንቅልፉ ማለት ነው መናም አማርኛው ህልም ማለት አይደለ ህልም የሚታየው ተኝቶ ስለሆነ ነው ሚመናሚሂ ከንቅልፉ ሲነሳ فليستنفر ሰላሰን አየው እዚህ ጋር ሲንሻቃል መጣም አሁን በአፍንጫው ውሃን አስገብቶ ያውጣው ማለት ነው ሁለቱም ያካይ ትርጉም ይወስዳል فليستنفر ባፈንጫው ውሃ ሂሳብና فليخرج ثم ሊኹሪጅ ከዛም ያውጣው ስንት ጊዜ ሰላሰን ሶስት ጊዜ ለምን አስፈለገ فإن الشيطان ሸይጣን የሚባለው የቤቱ ያነጋል ያድራል አላ ኸይሹሚሂ ማለት ኮሽኮሾ ላይ ያፍንጫችን ሽቅብ ያለ ተራራው ኸይሹም ይባላል ውስጡ ኮሽኮሾ ላይ ሰይጣን ስለሚያድር ሰይጣን ደግሞ ቆሻሻ ነገር ያቆሻ ቆሻሻ ጋር ሰይጣን ይውለው ስለዚህ ያገ ቆሽሿል ማለት ነውና ውሃ አስገብቶ ውስጡን ያጽዳው ነው የቤቱ ያለው ቀንስ ቤተኛ ሰውየው በይቱታ ማለት የሌት ምኝታ ነው በነገራችን ላይ በይቱታ የሚባለው ባተ ከተባለ ለሌሊት ነው ግን አብዛኝ ምተኛ ወጃአነ ሌላ ሊባሳ ወጃአነ ነሃራ ማአሻ ነው ቁርአን የሚያስቀምጠው አብዛኝ ሰዎች ቀንን የከስብ ሰዓታቸው ነው ሌትር ስለሆነ ነው ወኢላ ቀንም ቢሆን ከተኛ ሰውየው ያው ነው መተኛት ነው የምንወስደው ማለት ነው ሸይጣን ያድናል አሁን ይሄ ሙሉ ውዱ ያድርግ ማለት ነው ያን ጊዜ ስንሸቅ ያድርግ ማለት ነው ወይስ እንደው ከእንቅልፍ ሲነሳ ባፍንጫው አንስቦ ደሞ እንደገና ወደ ኋላ ያድርግ ማለት ነው ወይ የሚለውን ያነሳሉ ወለማዎች ያነሱና አይ ወዳው ውዶ የሚያደርከ ሆነ እንደ ውዶ ያድርግ ማለት ነው ውዶ ሲያድርግ ያው አፍንጫው ውሃ መሳቡ አይቀርም ያጸደዋል ማለት ነው አይ እኔ አሁን ውዶ አላደርግም ብሎ ተነሶ የሚቆይ ከሆነ አዎ ባፍንጫው ውሃ አስገብቶ ውዶን ባያደርግ ያጸደው ማለት ነው ይላሉ ያ ቡነየ ኢኒ አራ ፊል መናሚ አንኒ አዝበሁከ ፊል መናሚ ወዚ ቁርአንም ራሱ في المنام በህልሜ ማለት ያው ተኝቼ ማለት ነው ሸይጣን ሸይጣን ነው ያው ምን ሸጧነ ነው ሸጧነ ማለት اذا بعد عن الحق አንድ ሰው ከእውነት ከራቀ ከሐቅ ራቀ ሰው ሸይጣን ይባላል ለከሌ ሸይጣን አይደል እንላለን ሲያጠፋ እኮ ነው ሲያለማ እኮ ሸይጣን አንለው ከሐቅ ራቀ ሁሉ ሸይጣን ይባላል ኢብሊስም ከሐቅ ስለራቀ ሸይጣን የሚል ስያ ሰጥቶታል ነው ሸይጣን ሚን መخلوقات الله عز وجل ካላህ ፍጡሮች አንዱ ነው ሸይጣን ማለት ሽሪሩን ሙፍሲድ አበላሽታ የሆነ ተንኮለኛ እኩይ ተግባር ፈጻሚ ነው وقد جعل الله لهم قدرة على التكيف والتشكل ይሄ ሸይጣን የሚባለው ነገር በፈለገው የመቀረጽ ባህሪ ኃይል ሰጥቶታል አላህ وهم عالم غيبي ለኛ ስውር የሆነ የራቀ ነው አገሩ የት ነው የኢብሊስ አገር የሸይጣን አገር የት ነው ብንባል እዚህ እዚህ ቦታ ብሎ መናገር ይከብደናል ገይብይ ነው ማለት ነው አላሁ አዕለሙ ቢከይፍየቲ ኸልቂ ምን ታጎ እንደፈጠረው አላህ ብቻ ነው የሚያውቀው ግን ኢብሊስ የምን ዝርያ ነው ከተባለ ሸይጣን ማለት የኢብሊስ ዝርያ ነው ኢብሊስ ማለት ደግሞ ያ ከአባታችን አደም ጋር ሲጨቃጨቅ የነበረው ነው طيب ስለዚህ ዙሮ ዙሮ ከጅን ጋር አንድ ናቸው ጅን የምንለው ንጹህና ያመነውን ጅን እንለዋለን አማኙን የካደውንና ረባሹን ሸይጣን ኢብሊስ ይባላል ማለት ነው ያው ዙሮ ዙሮ የተፈጠሩ ሁላቸውም وخلق الجان من مارج من نار ባለው መሰረት ከእሳት ነበልባል እንደተፈጠሩ ነው ቁርአን ነገረን የሰው ልጅ ካፈርና ከውሃ ሲሆን መላእክቶች ከብርሃን ተፈጥረዋል ብሎና ጥያቄ ካለ ላስተናግድ ይመስል ሰዓት እያለቀ ይመስለኛል ይሰማል ሰላም አለይኩም ወራህመቱላሂ ወበረካቱ አለይኩም ሰላም ወራህመቱላህ ጥያቄ 30 30ኛው ሐዲስ ላይ የስተንፈረ ማለት ውዱ በምናረጋት እጁን እጁን ሰላሳኛው ውዱ በምናረግ ሰዓት እጃቸውን እየነቅ ማለት የውዱ እቃ ውስጥ እጁ አይግባ ቀድሞ ከመታጠሉ በፊት ያሉት እንዴት ነው ማለት አልገባኝ ምስሉ ከንቀልፍ ሲነሳ ሶስት ጊዜ መዳፉን በወጪ ውሃ ያዘነበለ ወይም ደግሞ ቧንቧ ከሆነ ችግር የለውም በነገራችን ላይ ይሄ ያሁን ዘመናዊ ነገር አይደለም ይነገራል ድሮ ዶ የሚያደርጉት ካቦ ከሆነ ወይ ፕላስቲክ ሆኖ ክፍት እቃ ነው ያላቸው በዛው ያደርጉ የነበረው ስለዚህ ቀጥታ እጃቸውን እንዳያስገቡት ማለት ነው ቀጥታ እጃቸውን እዛ ውስጥ ሳይነክሩ መጀመሪያ ያዘነበሉ ይጠቡና ሌላ ሐዲስ አይደለም ማለት ነው የሚል ከዛ ሶስት ካጠቡ በኋላ ጸዳ ማለት ነው ከዛ በኋላ ያው ይጠቀም ነው እጁ ንጹህ በሆነበት ሰዓት ወይ ከእንቅልፉ ባልተነሳበት ሰዓት ከሆነ ችግር የለው ቢያስገባውም ቀድሞ ማጠቡ ሱና እንጂ ችግር የለውም ብለዋል እሺ ሌላ እጅ ያወጣ ሰው ስለሌለ ወደ ኋላ ተመልሼ ልጠይቅ ኡስታዝ ታም በፊት የነበረልኝ ሌላ ሊጠይቅ ሰው ያወጣ የለም እሺ ነብዩ ሰለላሁ ሲል መርአት የሚለው ሀዲስ ማለት አብዱልከሪም እጅ ስራ ዘጠኝ ሰው ያለው በጀዋል ያሳየን ምግባት አለው ጠይቁ ጥያቄ ያላችሁ ጠይቁ ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ አለይኩም ሰላም ወራህመቱላሂ ኡስታዝ እሺ ሰላም ናችሁ እንዴት ናችሁ አለን አማን ነው ከሪም ከአብዱል ከሪም ቀጥሎ ተቋ ነው አይደል ተቋ ነች መዲና ተቋ ተጽፏል خلاص ጠይቅ በተራ ሰላም አለይኩም ወራህመቱላሂ ትንሽ ጥያቄ ናት የኔ አለይኩም ሰላም ወራህመቱላሂ ወበረካቱ ጀዛኩሙላህ ኸይረን ኡስታዝና ስለ የራስ መታበስ ነው እስካሁን አደርገው የነበረ ለራሳችን ሌላ ውሃ እንደገና ደግሞ ለጆሮአችን ሌላ ውሃ ከእንግዲህ ግን በቃ በራሳችን ባበስነው ውሃ በዛ ነው ለጆሯችን የምንጠቀም ማለት ነው ሁለተኛ ሌላ ውሃ መውሰድ አያስፈልግም ማለት ነው አዎ ሻፊያ መዛብ ይላል እርግጠኛ ነኝ ቢልም ግን አተስሙት እዛ ቦታ ላይ ነው ሀዲሱ ያሰምሩ OK ስለዚህ በአንድ መውሰድ አለብን ማለት ነው አንድ እዚህ ብቻ ራስ እናብሳለን በዛው ደግሞ ጆራሽ እናብሳለን አዎ ያርሐ ጀዛኩላህ ኸይር ፊክ ቀጥሉ ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ ነው ወአለይኩም ሰላም ወራህመቱላሂ ወበረካቱ የኔ ጥያቄ ምንድነው ውዱ በምናደርግበት ጊዜ ለምሳሌ ፊታችን አንዴ ብንታጠብ እጃችን ሁለቴ እግራችን ሶስቴ እንደዛ እያደረግን ሁሉንም እኩል እኩል እንትን ባንላቸው ችግር አለው ወይ ነው ሌላኛው ደግሞ ፊታችን በምንታጠብበት ጊዜ ወዶ በምናደርግበት ጊዜ እንትን ይሄ የወንዶች እንዲህ ጺም መብቀያ ጀምሮ ማለት አንገት ስር አካባቢ ነው ማለት ነው እና እሱ እኛን ሴቶችን ይመለከታል እሱንም አሁን ለምሳሌ እኔ ጀምሮ ነው እዚህ ጋር አካባቢ የምታጠበው ማለት እና ወደ ውስጥ አንገታችን ስር አስገብተን ነው እንትን ማለት ያለብን መታጠብ ያለብን የመጀመሪያውን ነበላሽኝ የመጀመሪያ ጥያቄ ሁሉንም ውዱ ስናደርግ እጃችንም እግራችንም በአንድ አይነት መጠን ገባኛ خلاص ውዱ አደራ እሱን አስተምር ተናግረ ነበር አንቺ አሰማሽ ማለት ነው እንጂ في صحيح ሙስሊም አንዳንዱ ውዱ ማድረግ እንዳለ ሁለት ሁለቱም ውዱ ማድረግ እንዳለ ሶስት ሶስት ማድረግ እንደሚቻል በግልጽ አስቀምጧል እንደገና ደግሞ የተወሰነ ሰውነትም ሶስት ሶስት ያጥቦ የተወሰነው ሁለት ጊዜ ቀላቅሎ ማጠብም እንደሚቻል ሰው የሆነ ሐዲስ አለ ይቻላል ምንም ችግር የለውም ብያለሁኝ ይሄን በተመለከተ ፊትን በማጠብ ሁላችንም አንድ ነን ባሁን ጸጉር ያለው ሰው ያዳርሰው ውሃውን በደንብ ይንከረው ነው ጽም ያለው ሰው ያው ፊት የሚባለውን ቅድም ጠቅሻለሁኝ ወደ አንገቱ ስር ገብቶ መድከም አያስፈልግም ያው መቼም ጨመር አጎ ማጠቡ ከመቀነስ መጨመር ይሻላል ከሚለው አንጻር ነው እንጂ የሚያስገድድ ደግሞ ወደ ውስጥ መሄዱ የጸጉር መባቂያ የጽም የምንለው ይሄ ዋናው አገጭ ነው ካገጭ ያለፈ አንገት ማጠብ የለም ያው ግር መንገዱ ከጀመኩኝ ከሚያጠራጥረኝ እዚሁ አጠቃላይ ለህድ ብሎ ያጠበ ሰው እኛ ችግር የለብንም አቡ ሁረይራ ከግራቸው ጨመራገው እንደሚያጥቡ ወደ ፍታሁን ሐዲስ ይመጣል ከክንዳቸው ወደ ባዓቸው ከቁጭ አለፍ ብለው እንደሚያጥቡ ይህን የሚያረጉበትም የቂያም ቀን የውዶ ቦታ ያበራል ስለተባለ ፓውዛው ደመቅ እንዲል ብለው ነው መሰል ይጨምራሉ ይላል ያው ወደ ፍና ያለን ኢንሻአላህ ለማንኛውም ሴትም ሆነ ወንድም ሆነ ፊት የሚበነገር ቋንቋው በሚሰጠው መልኩ ከጸጉር መባቀያ እስከ ጸጉር መባቀያ እስከ ጺም መባቀያ የሚለው አሸንጎ በስምንት ነው ድረሳ ማጠብ አለብን ነው بارك الله فيك። السلام عليكم ኡስታዝ وعليكم السلام ورحمة الله። ቀደም ደርሱ ላይ በቀኝ መጀመሩ ሙስተሐብ ነው ብላችሁ ነበር በግራ መጀመር ይቻላል ማለት ነው لا لا لا እንደዛ ለማለት አይደለም ያው ቅደም ተከተሉ ቅደም ተከተሉ እንዳለ ነው ተርቲቡ እንደውም ወደ ዋጅብ ነው የሚያመጡት ወደ ፈርድ የሚያመጡት ያልኩት አንድ ነገር እኮ ግዴታም ሆኖ ይሄ ተወዳጅ ነው የሚባል ነገር አለ ተወዳጅነት አለው ቀይ ቀይ ነገር ጥሩ ነገር ላይ ጥሩ ነው ለማለት እንጂ ሌላ እንትን ሱና ዋጅብ የሚለው ውስጥ ገብቻ አይደለም OK OK። የሚበረታታ ነገር ነው ለማለት ነው OK። አንድ ጥያቄ ኡስታዝ መዳፍና እጅ አሁን አላህ ስብን በቁርአን ላይ فاغسلوا أيديكم ብሎ ነው የጀመረው። መዳፍ መታጠቡ ዋጅብ አይደለም ኡስታዝ። إذا أطلق اليد يد የሚለው إطلاق ከሆነ ምንድን ነበር የሚለው መዳፍን ነው የሚያካትተው። ግን إلى ካለ فغسلوا أيديكم ብሎ الى ኢለል መራፊቂን ያለው إلى المرافق ባይል ኑሮ እስከታች እስከንተ እስከክርኖ አድረስ ብቻ በመጠቀሙ ነገር ግን إلى المرافق ያለው ነገር ግን والسارق والسارقة ብሎ ፈቅጧኡ አይዲየሁማ ብሎ ነው ያለፈው ዝም ብሎ أيديهما ይኸው ሌላ ማብራሪያ አልሰጠውም እዚህ ቦታ ላይ ስለዚህ أيدي የሚለው ደግሞ ነብያችን ቆርጠው ያሳዩት እጅን እዚህ ማጠፊያው ላይ ነው ታሽ ማለት ነው መዳፋችን ላይ ነው ስለዚህ አይዲ ብሎ ዝም ካለ ታቹን ነው እዚህ ግን ቁርአን ፈግሲሉ አይዲኩም ብሎ ኢለል መራፊቅን ያለው እስከ ላይ ማጠቡ ፈርድ የምንለው እቺ ብቻዋን ማጠቡ ወደ ሱና ነው የሚወስዷል السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ኡስታዝና ወዱ አድርገን እጃፍ ካደረግን በኋላ የሆነ ቦታ ሰሚር ወዱአችን ሲበላሽ ትንሽ ብቻ ጸጉር ጫፉን አስነክቶ በእጃብ ላይ ማድረግ ይቻላል የምል ሰምቻለሁ። ይሄ እንዴት እንዴት ራብራሪው ወዱ እናረግና እጃብ ወዱ አርጌ ለምሳሌ እጃቤን አርጌ ወጣ ጸጉሬ ላይ ማለት ነው አርጌ ወጣለሁ። ከዛ ወዱ ስትሰፈርብኝ ትንሽ ብቻ ጫፉን ጸጉሬን አስነክቼ ሌላውን በእጃብ ላይ ወዶ ማድረግ ጸጉር በማበስ ማለት ማበስ ጸጉር ማበስ ላይ ማበስ በኝ ታች ጫማሽ ላይ ሹራብ ለብሰሽ ከሆነ የወጣሽው በውዶ ውዶሽ ሲጠፋብሽ እግርሽ ማጥባት አይጠበቅብሽም ማበስ ብቻ ትችያለሽ ከታች እግር ራሱ አውቶ ማጠብ አይጠበቅብሽም ካልስ ከለበሽ ስለብሽ ያው በውዱ ከለበሽ ማለት ነው ሂጃብ ላይ ደግሞ በሂጃብ ላይ ማበስ ራሱ ትችያለሽ በተለይ ሰው ፊት መክፈት የማይመችሽ ሻርቡ ያው እንግዲህ በላሽብኛ የሚባከው ጥምጣም ሆነ ማበስ በላው ላይ ትችላላችሁ ትንሽ ጸጉር ካገኘሽ የምትሰየው አንዳንዶቹ ትንሽ ጸጉር መንካት አለበት ይላልሽው ሌሎቹ ኧረ ችግር የለውም ሙሉውን በሂጃብ ላይ ማበስ ትችላለች ነው የሚሉት ይቻላል السلام عليكم ورحمة الله وبركاته وعليكم السلام ورحمة الله ኡስታዝን አይነት ጥያቄ በጆሮ ማበስ ላይ ነው። አንዳንድ ሰዎች ጆሯቸውን ሲያብሱ ምን ያደርጋሉ? ትንሽ ትንሿን ውስጥ ያስገቡና በሶስት ጣት ያደርጋሉ ማለት ነው። ይሄ ከሀዲስ መረጃ አለ? አይ ይችኛዋ ጣት ወፍራባቸው አልገብጃለች ከሆነ ሌላ ጥያቄ ነው። በቀኝ እጅ ነው የሚበላው በግራ እጅ አይበላም ሲባል ቀኝ እጅ ለሰው በግራ ገሬ ነው መቼም አሁንም እዚህ ጋር የሚያስቸግረው ነገር ካለ ሊቀይረው ይችላል ዝሮ ዝሮ አንዱ አንዱን ስለሚተካ ማለት ነው ነገር ግን ሱናው ሱናው ከተፈለገ ያችው መጥቀሻ ጣቷ መግባት አለበት ባውራጣት ውጩ መታበስ አለበት ሱናው ይሄ ነው ይሄን የሚተካጣት ሊጠቀም ይችላል ለችግር ከሆነ ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ ኡስታዝ ጸጉር በማበስ ላይ ነው እና ሴቶች እና ጸጉራችን ረጃጅም ስለሆነ ፊት ለፊቷን ብቻ ማበስ እንችላለን። ለምሳሌ ለወንዶች ከፊትም ከፊት ወደኋላ ከኋላም ወደፊት ማበስ ይችላሉና። ብዙ ቦታ ማነካካት ይችላሉ። ለሴቶች ፊት ለፊቷን ብቻ ማስነካት በቂ ነው ወይስ ማነካካት አለብን? ስታስብሻል ላ ሁሉም አዳርሰናቸው በሰወደታች አይ ወደታች ሄዳችሁ ያው እንደሚመቻቸው እንግዲህ የሚባለው ነገር ማዳረስ አለባችሁ ላዚም ነው ጸጉሩን ካነ ይሄ የመዝሐብ ላይ አንዳንድ የሚሰጠው ትምህርት ነው የሚያደናግራችሁ መዝሐብ ላይ አንዳንድ ጊዜ የሚሰጡ ትምህርቶች መረጃ የሌላቸው አሉ እነዛን ተንቂህ አድርገው አጥርተው እያሰማሩ አይደለም አሁን ያሉት ሐሪሱም ብዙም ፊቁን የሚያስተምሩ ሰዎች ሐሪሱ ጋር ተለቀው ስለማያዩት ያን ያለውን ብቻ ተርጉሞ እየሄዱ ነው ችግሩ እንጂ ጸጉር ሁሉ መታበስ አለበት የሚለው ነው በቂ መረጃ ያለው ኢንሻአላህ ኦኬ ጸጉራችን ሰብስበን ሁሉም ቦታ ማበስ ማለት ነው ኡስታዝ ሻለ አዎ ከላይ ከላይ እንዲያለው ወደ ታች ከውስጡ ደግሞ የጆፊያቸው ከታች ያለውንም አስረኩት አብራችሁ ማለት ነው OK እሺ جزاكم الله خيرا ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም አለይኩም ሰላም ወራህመቱላህ ኡስታዝ እኔ ጥያቄ ሲንሳቅ ስናረግ ማለት ነው በአንድ ውሃ መብቃቃት ይቻላል ወይስ ለእያንዳንዱ ሶስት ጊዜ በመጠን ድጋሚ ሶስት ጊዜ ስንጻቅ ማድረግ አለብን። ሌላኛው ጥያቄ ደግሞ መሰለን ወዱ ስናደርግ እግራችን እስከ ቁርጭ ጭምት ነው የተባለው። ከዛ በላይ ከፍ አድርገን ብናጥብ ዳይመን እኔ ቢዳ ይሆንብናል፣ ጭማሪ እንዳደረግን ይቆጠራል። እሱ ወደፊት ይመጣል ማለት ነው። የምትሳተፊ ከሆነ ወደፊትም ኢንሻአላህ ሐዲሱ በግልጽ ይመጣል። የአቡ ሁረይራ ሐዲስ ሐዲሱን ያወራው አቡ ሁረይራ ነው። በተግባርም ደግሞ ጨምሮ አሳይቷል። መጨመር ይቻላል አይቻለም የለም ይሄ አቡህራ ተግባር ብቻ ነው ሐዲሱ ላይ ሙድረጅ ነው ጣልቃ ገብሰው ሲጨመሩት እንጂ ሳቸው ጨመሩ አላለም ፈመንዛደ ሌላ አንድ ሐዲስ አለ የሚጋጭ ደግሞ እዚህ ጋር ፈመንዛደ አው ነቀሶ فقد عصى ابو القاسم من ሐዲስ አለ ውዱን አስተምረው ከዚህ የጨመረ የቀነሰ የአቡል አቡል ቃሲምን የወነጀለ ሲያመጸ ሰው ነው የሚል ሐዲስ አለ የአቡ ሁረይራ ሐዲስ ደግሞ እንደገና ነገ ቂያም ቀን فمن فمن استطاع فمن فمن استطاع ان يطيل غرته فليفعل من ሐዲስ አለ ወደፊት የፈለገ ሰው ነገ ቂያም ቀን እንዲያበራለት የፈለገ ሰው ጨመር ጨመር አጎ ይጠብ የሚል አቡ ሁረይራ አባባል አለ ሌሎች ግን አልተቀበሏቸውም እንደውም እንካር ሲያደርጉባቸው አቡ ሁረይራ ተደብቀው ውዱ ያደርጉ ነበር የሚል ነገር አለ ግልጽ የሚከራከሩበት መረጃ እንደሌላቸው ያሳያል ይላሉ ሌሎች ዑለሞች ስለዚህ ያው የተባለውን ነገር ማጠብ እንጂ ብዙ ላፊ ማጠቡ አያስፈልግም በዋና ከውዶ ይካታ በማጠብ የለብንም አንድ እዚህ አስፈላጊ ሆኖ ለሆነ ወይ እርጥበቱን ፈልገ ነው እንዲቀዘቅዝ ወይ ደግሞ እስከዛም እንዲጠራ ፈልገ ካብናጥብ ችግር የለው ውዱ የሚባለው ግን ኢባዳ ነው ኢባዳ ይጨመር ማይቀነል ያው የተገኘው ብቻ ነው ሌላው ያነሳሽው ጥሩ ጥያቄ አለ የመጀመሪያው የመጀመሪያው ጥያቄ መጉመጥመጥና ታፍንጫ ውሃ መምጠጥ ለእያንዳንዱ ሶስት ሶስት ነው ውሃ የምንወስደው ወይስ ለመጉመጥመጡ ለስንሻቁም ሰላሳ ከፋ ሶስት መዳፍ ብቻ ይበቃሉ የሚለው ነው ዋናው ነገር በሌሎች ላይ 30 30 30 ነው ያስተማረን መድመዷና ሲንሻቅ ላይ ግን ሶስቴ ብሏል ክታቡ እኔ አሁን ከክታቡ ወጥቻለሁኝ 30 የሚል ነገር አለ የለም ስለዚህ ሌላ ሶሂህ የሆነው ሐዲስ ምን የሚለው ቢሰላቲ ጉሩፋት ነው ሶስቴ ብቻ ለመዝበዶም ለስንሻግም ሶስቴ ብቻ ነው ውሃ ምን ጠልፈው አንዴ በጠለፍ ነው ግማሹን ወዳፋችን አፋችን ግማሹን ወደ አፍንጫችን ነው የምናስገባው ግማሹን ወዳፍ ግማሹን አፍንጫ አፋችን ያው ከንፈር ስላለ ከንፈር ውሃውን አፍኖ የማዝ ባህሪ ስላለው ሊቀላቀልም አይችልም ያኛው ሙስተዕመልም ሊመለስበትም አይችልምና ግማሹን ወዳፍ እያስገባ ወደ ማስገባት ይችላል ተመልሶ ያፍንጫው ሲመጣ ወደ ስለማይገባ ማለት ነው ይሄ ነው ሱናው ሶሂህ የሆነ ሐዲስ የጸደቀው ይሄ ነው ለእያንዳንዱ ለመግመጥመጥም ሶስቴ ለሲንሻቅም ሶስቴ ውሃ ይጥለፍ የሚል የፉቃዎች አስተምሮት አለ ሐዲሱ ግን ደካማ ነው ነው ስለዚህ በሶስት ሶስቴ ጠልቀን ለሁሉም መጠቀም ያለ ለመጠቀም ነው ይሄን ሁላችሁም ያዙት ጥሩ ጥያቄ ነው السلام عليكم ورحمة الله وبركاته سمع السلام ورحمة الله نعم ኡስታዝ በድጋሚ ስለ ጸጉር መስ በማድረግ እንትን በማበስ ቦታ ላይ ነው ጥያቄ አሁን ወንዶች ማሻአላ ጸጉራቸው እንትን ነው ግን ሴቶች ግን ልንቸገር እንችላለን ሀታ ለማበስ አንዳንድ ቦታ ስንሄድ ለማበስ ራሱ እና አሁን ለምሳሌ ሀጅ ቦታ ላይ ወንዶች ይላጫሉ፣ ሴቶች ግን ቆርጠው የተወሰነ ነው ቆርጠው የሚሉት እንደመሰለኝ ባላቅም እርሶ ያብራሩልናል። ከዚህ ከዚህ የተነሳ ለሴቶች ቀላል የተደረገበት መንገድ የለም። ግዴታ እኛም ሙሉ ለሙሉ ማበስ አለብን። ይህንን ነገር ኡስታዝ ከሌላም ኪታም ቢሆን አይተው ቢያብራሩልን። ምክንያቱም እስከ ዛሬ ድረስ እኛ ዝም ብለን ጫፍ ጫፉን ወይ ምናምን ነው የምናብሰው እና የሁሉ ሰላታችን እንዴት ነው ኡስታዙና እስቲ والله اعلم ያብራሩልን طيب የዑለሞችን ሐሳብ ሙሉ በሙሉ ግሩፕ ላይ ነገራቸዋለሁ ኢንሻአላህ ግሩፕ ላይ አስቀምጣለሁኝ ዞሮ ዞሮ ያሰባበሱ ከይፈ ሱና ነው ግን ጸጉር መታበስ አለበት የሚለው ወምሳሁ ቢሩኡሲኩም ግልጽ ንግግር ነው ቢሩኡሲኩም ሲባል ራስ ሙሉ መታበስ እንዳለበት ነው የሚያሳየው ባይቱ ተብዒድያ ናት ብለው የተረጎሙት ሰዎች ተቃውሟቸዋል ኢልሳቅ ነው የሚያሳየው ኢልሳቅ ከሆነ ይምሳሁ الراس كله ነው የሚለው ሁሉም ራስ መታበስ አለበት ነው የሚለው ግን እያንዳንዳቸው መዛቦች ተጠቅስላችሁና እዛ ላይ ሷሂው ቀውል ደግሞ የትኛው እንደሆነ አስቀምጥላችኋለሁ ብዙ የሚያስቸግራችሁና ችግር ላይ የሚጥላችሁ ከሆነ እንደ ችግሩ ልታይ ይችላል ግን በጥቅሉ የምንሰጠው ትምህርት ያው በዚሁ የሚሆነው ለማንኛውም ماذا قال الشافعيه وماذا قال الحنفيه የሚለውን ሙሉ በሙሉ አስቀምጧል ኢንሻአላህ بارك الله فيكم ሰላም አለይኩም ወራህመቱላሂ ወበረካቱ ከኔ በፊት ሌላ ሰው የለም እንደ ጥያቄ የሚጠይቅ السلام عليكم ورحمة الله وبركاته عليكم السلام ورحمة الله የኔ ጥያቄ በሃዊ ጥያቄ ስለተመለሰ ነው ኡስታዙና አግኝቻለሁ መልሱን شكرا طيب طيب ሰላም አለይኩም ወራህመቱላሂ ወበረካቱ ዛሬ አስረፈድንባችሁ መሰለኝ እሺ ማብሽሩ ይሄ ቀደም ሺያዎች ያሉት ምናልባት ይሄ ሱረቱል ማኢዳ ያለው አያ ላይ يا أيها الذين آمنوا إذا قمتم إلى الصلاة فاغسلوا وأيديكم إلى المرافق وامسحوا برؤوسكم وأرجلكم وامسحوا برؤوسكم وأرجل وأرجلكم بلو ايوه ጠፋው እዛ አሁን አሁን እሺ ወምሰሑ ወምሰሑ برؤسكم وارجلكم ብሎ በመቅራት ማለት ነው እንደዚህ ያንን ይዘው ይሆን አሁን ማበስ የሚባለው ነገር እግርም ብቻ ነው የሚያብሱት ሲሉ ቀደም እነሱ እኮ ማጠብ የሚቃወሙት እኮ ናቸው ያስቸገሩት እኮ ማጠብ ይቃወሙ ናቸው ማተቃውሞ ማበስ ነው ያለው አይታጠብ የሚሉት ናቸው ያስቸገሩን እንጂ ወአርጁሊኩም ወአርጁሊኩም ተቀርቷል ቁርአኑ ወአርጁለኩም ተቀርቷል ወአርጁለኩም እግራችሁ እጠቡ ማለት ነው ወአርጁሊኩም ደግሞ በሱ ማለት ነው በሱ ማለት ነው ይሄ ደግሞ መስ መስ መስህ የሚባለው የበሹራ ላይ በሱ የምንለው ነገር ثبت في بالقران የምንለው ይሄ ነው ወአርጁሊኩም ባለው ቂራኑ እንደው ስለዚህ እግር አይታጠብም መታበስ ያለበት ዳይመን ለሚሉት ነው ችግሩ ባዶውን ማበስ ማለት ነው እነሱ እንግዲህ ሹራብ ምንም ሳያደርጉ ማለት ነው ዝም ብሎ ሊያበሱት ማለት ነው ዝም ብሎ ማበስ ነው ማበስና ማጠብ እኮ ይለያያል ውሃ በደንብ ከረጠበ ማጠብ ነው የሚባለው ማበስ ግን ያው ነካ ነካ ሽው ሽው ነው جزاكم الله خير እና ይሄ ነው እንጂ በሹራብ ላይ በኹፍ ላይ ማበስን ወአርጁልኩም በቅራ ያስከዳል ችግር የለው ሌላ ጥያቄ ሰዓቱም ስለሄደ ዛሬ አህላም ጥያቄ ነው ካለ ጠይቁ ካለ ጠይቁ እሺ እሺ ለዚህ ላይ ጽፌ ነበረ ግን ማንም ሰው አላዩ መስለኝ ኡስታዝ ضعيف የተባሉ ሐዲሶች ብንጠቀማቸው ምን ችግራቸው የማይቻል ከሆነስ ለምን ይጠቀሳሉ ضعيف ሐዲስ ነው እየተባለ የማይቻል ከሆነ ምንድነው ችግሩ ضعيف ማለት እንግዲህ ማን ነው አህላም ነው ያለሽ መስለሽ ኡስታዝ ደሩ ሰማሁት ለምሳሌ አንቺ ያላወራሽውን ወሬ ከሊት እንዲህ ያለ ወሬ አወርታለይ ብሎ አንድ ሰው አወራ ያን የሰማ ሰው ሁልጊዜ ትብላለች ይያለ ሊሄር ነው ስለዚህ እከለት እንደዚህ እንደዛ አድርጋለች የሚለው አባባል ደካማ ነው ይሄን ይዛችሁ እያወራችሁ ወደ ተግባር የምትለውጡ ሰዎች አቁሙ እንደማለት ነው የምናነሳው ለዚህ ነው ያን ነገር ድክመቱን አስተምረን ደካማ ነገር መያዝ እንደሌለበት ለማስተማር ነው አንዳንድ ጊዜ ደካማ ተብሎ ዘጋቢዎቹ ደካማ ሆነው ዘገባው ግን ትክክል የሚሆንበት ጊዜ አለ ያን ጊዜ ዘገባዎች ተጠራቅመው ደካማዎች ተጠራቅመው ብዙ ሲሆኑ ብዛታቸው ተጨምቆ ተደምሮ ኃይል አግኝቶ ሐሰን لغيره صحيح لغيره የሚል ዘገባ ማረግ ይሰጠዋል ሐዲሱ ምንም ምንም አይል ሐዲሱ ጥሩ ነው ተብሎ ሊሰራበት ይችላል መውዱዕ የሚባል የተቀጠፈ ዝም እንደ ጭራሽ እንደው ጫፍ ያልያዘ ወሬ አንዳንድ ጊዜ ጫፍ ይዞ የሚጨመር ነገር አለ አንዳንድ ጊዜ ደግሞ ሙሉ በሙሉ ቅጥፈት አለ ያ مختلق موضوع የሚሉት ዑለማዎች ያሽ ያው መውዱዕነት ለማስተማር እንጂ አገልግሎት ጭራሽ የለውም ኤክስፓየር የሆነ ቃ ማለት ነው መጣል ብቻ ያለበት ነገር ነው የቅጥፈት ቅጥፈት ስለሆነ ማለት ነው አንዳንድ ጊዜ ደካማ ናቸው ብለው ዑለማዎች የሚያነሳቸው አንድም ለማስተማር ነው ደክመቱን ለማስተማር ነው ወይም ደግሞ ደካሞች ተጠራቅመው ደረጃ አግኝተው ይተገበርባቸዋል አንድ ወይ ደግሞ ዘገባው እንኳን ደካማ ነው ግን ሌላ የሚደግፈው ሰው ሀዲስ ስላለ ሐሳቡ ጥሩ ስለሆነ ሐሳቡ ተቀበይታለው አለው ለማለትም ያመጡታል ዝሮ ዝሮ ዶይፍ ሐዲስ ፈዳይለ አማል ነገር ላይ እንጂ አቂዳ ነገር ላይ ጭራሽ አንቀበለውም ማለት ነው ኡስታዝ ምናልባት አፍበሉኝና የግንዛቤ ሁኔታ ነው ሐዲስ ሐዲስ የሚለው ራሱ ምናልባት ሐዲስ ምን ማለት እንደሆነ ባለማወቅ አሁን ضعيف صحيح ሐሰን የሚባለው ነገር የነብዩ ሐዲስ ከሆነ ነብዩ ተነገሩት ነገር ከሆነ ሐዲስ እንዴት የነብዩ ሐዲስ እንዴት ضعيف ይባላል አሁን በዚህ ብሎ ነው ሰው የሚረዳው ብዙ ጊዜ ሐዲስ ሰሂህ ከተባለ ሰሂህ የሆነበት በምን ምክንያት እንደሆነና ضعيف የሆነ ምክንያት በምን ምክንያት እንደሆነ አሁን በቢላይ ታዲያ ለምን ضعيف ከሆነ ለምን አያወጡትም ለምን ይጻፋል ብሎ ጠይቅ ሰው አለ እና ይሄ ይሄን ትንሽ ምናልባት ሰዓት ካልሄደ ትንሽ እንት ቢያስይዟቸው ጥሩ ነው እኮ እሱ መጀመሪያ ብሉግን ስንጀምር መግቢያው ላይ እኮ ሞክሬ ነበር ሐዲሱ ضعيف ነው ብሎ ይመጣል ሶሂህ ነው ብሎ ሊመጣ ይችላል ያን ጊዜ ነብዩን ሐዲስ ለምን ضعيف ይባላል የሚል ነገር እንዳይነሳባችሁ ልታውቁት ይገባል የአንድ ሀዲስ ማለት የነብያችን ቃል ማለት ነው ግን በነብያችን ስም የሚነገዱ ነገሮች ስላሉ ሀዲስ መባል የሌለበትን ሀዲስ እንለዋለን ለምን በእሳቸው ስም ተወርቷላ ነገር ግን ደካማ ነው መውዱዕ ነው ወርቅ ነው ስንል ምን ማለታችን ነው ከነብያችን አልተዘገበ ማለታችን ነው ወይም ደግሞ ቢዘገብ እንኳን የዘገቡ ሰዎች የሚመሰገኑ አይደሉም ቃላቸው ሁልጊዜ እውነት የሚያወሩ ሰዎች አይደሉም የሚጨማምሩ ሰዎች ናቸው ወይም ደግሞ ጭንቅላታቸው የመያዝ አቅማቸው ቀለል ያለ ነው በዛ ደረጃ ነው የሐዲስ ደረጃ የሚሰጠው ማለት ነው ይሄ ማለት ግን ሰዎች ባስቀመጡት ህግ ነው እንጂ አሁን ሐዲሱ ضعيف ነው ደካማ ነው የምንለው አንዳንድ ጊዜ ባለው በሐዲስ ሞያ ضعيف የተባለው ሷሂህ ሊገኝ ይችላል አላህ ዘንድ አይታወቅም ትክክል ሊሆን ይችላል ግን ከአብዛሃይ ከቁርአን ከሌሎች ሐዲሶች ጋር ተጋጭቶ ነው እንጥለዋለን ሐታ ኳሷሂ ነው በሚለው ህግ ቢመጣልን የሚቃረን ከሆነ ወይ እናስማማዋለን ትርጉሙን ቀየር አድርገን ወይ ደግሞ ስለነቀፈ ሻዝ ነው እንጥለዋለን ማለት ነው እና የሐዲስ ሙያዎች ሰፊዎች ናቸው አሁን እዚህ ጋር እያንዳንዱ ሐሰን ضعيف መውቁፍ ምናምን ባሰምራችሁ ይበዛባችኋል በሰፊው እንመጣበታለን ኢንሻአላህ ኢንሻአላህ ኢንሻአላህ ጀዛኩሙላህ ኸይረን ባረከላሁ ፊኩም። አይ በቂ ነው። ለማስያዝ ያክል ነው። ሐዲሱ ሰሂህ ሲባል ሰሂህ ለመሆኑ የሚያወሩት ሐዲሱን እስከ ነብያችን ሰሂህ ቡኻሪ እስከ ነብያችን ሰለላሁ ዐለይሂ ድረስ ያሉት ሰዎች ሲልሲላ በዛ ያሉት ሰዎች ታማኞች መሆን አለባቸው። شاذ የማያደርጉ መሆን አለበት። ህፍዛቸው ጠንካራ እንደዚህ እንደዚህ ሙሉ ሸርጦችን ሲያሟሉ ነው صحيح የሚሆነው። ያን ያን እንትን ከያዝን በቂ ነው ቀስ በቀስ ደግሞ ኢንሻአላህ ባይቆኔንም ታስተምሩናላችሁ ኢንሻአላህ ኢንሻአላህ ወሳኝና አስፈላጊ ሆኖ ከተገኘ አንድ ቀን ደርሰን እንችላለን ባጭ ባጭ ضعيف ما صحيح ما تمام ብለን ማለት ነው باذن الله باذن الله ان شاء الله ان شاء الله ان شاء الله ان شاء الله جزاكم الله خير جزاكم الله يبقى جزاكم الله خير وبارك الله فيكم هذا والله ጠቃሚ ትምህርት ነበር እንግዲህ እርሶ ባስተማሩት እኛም ደግሞ ተማርነው ምንጠቀም አላህ ያድርገን ኢንሻአላህ ደርሳችንን ዘላቂ አላህ ያድርገን ኢንሻአላህ سوني ጤና አላህ ይስጥት ኢንሻአላህ جزاكم الله خير وبارك الله فيكم الله بارك الله فيكم السلام عليكم ورحمه الله وعليكم السلام ورحمه الله وبركاته ماشي